ክፍል ሰባት ይህ ሳምንታዊ የቴክኖሎጂ ለፊዚሻን ፕሮግራም ነው። ጤና ይስጥልን አድማጮች። ይህን ፕሮግራም አዘጋጅተን የምናቀርብላችሁ እኔ አባተና እንደምሰነበታችሁ የተከበራችሁ አድማጮቻችን፣ ዛሬ ታሐሳስ 30 ቅዳሜ 2008 ዓ ም ነው እንደ ኢትዮጵያ አቆጣጠር። በፈረንጆቹ ጥር 9 2016 ቅዳሜ ቀን ነው። በዛሬው ፕሮግራማችን እንደተለመደው የዜና እንዲሁም በዳበሳ ፕሮግራም ስለ የቴሌ አጠቃቀማችን እንዴት አድርገን እንገድባለን እና መጨረሻም የእናንተው አስተያየቶች ተካተዋል። ከፕሮግራማችን ጋር አብራችሁን ቆዩ። the week's news. በዚህ ሳምንት ያለን ዜና ናይጄሪያ ውስጥ የሚገኙ አራት የኤሌክትሪክ ንድ ኤንድ ኤሌክትሮኒክስ ኢንጂነሪንግ ተማሪዎች ማየት ለተሳናቸው የሚያገለግል ልዩ ቴክኖሎጂ ውጤት ሰሩ የሚል ነው። ይኸውም ሂውሜን የተሰኘ touch screen የሆኑ ሞባይሎችን መጠቀም የሚያስችል መሳሪያ ነው የሰሩት። እነዚህ አራት የ electronics and electronics and electric engineering ተማሪዎች ቪክተር ሾጋ፣ አያዶል ኦቤዝገን እና ኦቶፕ ብሌሲንግ አውታሩ ባባተን ይባላሉ። ይሄ እቃ ልክ እንደ mouse ላይ ላይ የሚሽከረከር ነገር አለው። ላይ ላይም በመሽከርከር በ touch screen ኑ ላይ የሚታየውን ነገር የምንፈልገው ቦታ ስንደርስ ድምፅ ይናገራል። ከግራና ከቀኝ የሚነኩ ነገሮች ስላሉት የምንፈልገው ነገር ላይ ወይ ምርጫዎችን ለማምጣት ወይም እሱን click ለማድረግ ያስችላል። ይሄ መሳሪያ ከሞባይሉ ጋር በብሉቱዝ በመገናኘት መረጃ የሚለዋወጥ ሲሆን ልዩ የሆነ ኬብልም ሆነ ሌላ መያዣ ቴክኖሎጂ ስለማያስፈልገው ለማንኛውም ሞባይል ወደፊት ይሰራል የሚል መግለጫ ነው የሰጡት። እንደነሱ ጥረት ከሆነ ወደፊት ደግሞ ከሌሎች ኢንተርኔት ጋር የተያዙ መሳሪያዎች ጋር በመጠቀም እንደ መሪነትም እንዲያገለግል ሀሳብ አላቸው። ይሄንን ቴክኖሎጂ ማይክሮሶፍት ባዘጋጀው የውድድር ላይ ለመሳተፍ ያዘጋጁ ሲሆን በዚህም የተነሳ ቴክኖሎጂ ሶፍትዌሩንም ለመግዛት ወይም download ለማድረግ የማይቻል ሲሆን hardware ኡም እንዲሁ በሙከራ ደረጃ ላይ ያለ በመሆኑ በገበያ ላይ የሌለ መሆኑ ተገልጿል። ነገር ግን ወደፊት እንዴት ለተጠቃሚዎች ማድረስ እንደሚቻል እየሰሩበት እንደሆነ ተማሪዎቹ ተናግረዋል። ይህንን ዜና ያደረሰን ካሳሁን ከመቀሌ ዩኒቨርሲቲ ነው። እናመሰግናለን። beseye. የተከበራችሁ አድማጮቻችን ዛሬ ሌላ ከመጀመሪያው ክፍል ጀምሮ ስናቀርብላችሁ ከነበረው <laughs> ማነው ሳቀርብላችሁ ከነበረው ኮምፒውተር ላይ ከተመሰረቱ አገልግሎቶች እና ሶፍትዌሮች ወጣ ብዬ ኢትዮ ቴሌኮም የሚሰጠውን አንድ አገልግሎት ነው ማስተዋወቃችሁ በሞባይላችን ላይ የምናገኘው አገልግሎት አገልግሎቱን እንዳገኘው ምክንያት የሆነኝ በኢትዮጵያ አዲስ አመት ሲገባ መስከረም አካባቢ የኢትዮ ቴሌኮም ኃላፊዎች የቴሌኮም ዋጋ ማለት የስልክ ጥሪ የኢንተርኔት ዋጋ በጣም ውድ ነው ይቀነስ የሚል በጣም ብዙ አስተያየት ደርሶናል ና በዚህ አመት ቅናሽ እናደርጋለን የሚል መግለጫ ሰጥተው ነበር። እናም ያንን በሰጡ ሰሞን በኮኮብ 999 መሰላል ላይ አዳዲስ ምርጫዎች መጥቶ ነበር። እነዚህ ምርጫዎች ምንድን ነው የሚያደርጉት? ቀጥታ ሳንቲም ቅናሽ ሳይሆን የእንትን አሁን ለምሳሌ ሱቅ ሄዳችሁ በነጠላ ፍሬ ከምትገዙ ይልቅ በደርዘን ስትገዙ እንደሚቀንሰው ወይም በካርቶን የሚሸጥ ነገር በካርቶኑን ሙሉ ብትገዙ እንደሚቀንስ ቴልም የዛ አይነት ብዙ ደቂቃዎችን እንደ እንደ ካርቶን ወይ እንደ ደርዘን አሽቆ ወይም ደግሞ እንደ ኢንተርኔቱን ብዙ ሜጋባይቶችን እንደዛው አሽጎ ከዛ ለኛ ባረከሰ ዋጋ ለሱ ደግሞ በአንዴ ብዙ ብር ሸጠ ማለት ነው። እንደዛ አድርጎ ምርጫዎችን አቅርቦ ነበር። ባይሰሩም ምርጫው ይመጣና ልክ መርጣችሁ ጨርሳችሁ ጨርሳችሁ የቀን የሳምንት የወር የሚሉ ምርጫዎች አሉ። ጨርሱ መጨረሻ ላይ fail ያደርጋል፣ አይቀበላችሁም። አሁን ዛሬ ፕሮግራም በምቀርጽበት ቀን ግን ያ ነገር የቀረው የኢንተርኔትና የ message ብቻ ነው። የድምፁ ተቋርጧል። ምናልባት ኢንተርኔቶችም ቀስ ይጠፋሉ ማለት ነው፣ ወደ ላይ ሳይውሉ ነገር ግን ዛሬ የማሳያችሁ ቀጥታ ቅናሽን የሚመለከት ሳይሆን ገንዘባችንን ማስተዳደር እንድንችል manage እንደምናደርግ ማለትም ለሞባይል ስልክ ጥሪ ለኢንተርኔት የምናወጣውን system ኡ እንዲቆጣጠርልን ለማድረግ የሚያስችል system ነው እሱ ከመስከረም ጀምሮ ይሰራል አሁንም አልተቋረጠም ያንም እየሰራ ነበር ያው ቀጥታ advantage የለውም ተዘዋዋሪ ነው ጥቅሙ እሱን ነው ማሳያችሁ እንግዲህ ምንድን ነው የምናደርገው በሞባይላችን ላይ Okay. Keypad unlocked. Ethy Hotel. Wednesday 30 12 2015. Web. ኮኮብ ዘጠኝ ዘጠኝ አራት መሰላል ብለን እንደውላለን። Ethy Hotel. Text. 9 9 4 900. Requesting please wait. Message Ethy Hotel. Wednesday 30 12 2015. Web. Please select 1.FLR SIM lost and restore. 2.FLR voucher card related request. 3.FLR put code request. Star dot back number. እዚህ ላይ ሌላ የሚሰራ ያገኘሁት ደስ የሚል ደስ የሚል በቃ የሚገርም ነገር ብዙም ያን ያህል ጠቃሚ አይደለም፣ ግን ምን ያደርግላችኋል ሁለት ቁጥር ነክታችሁ ይህ voucher card related requests የሚለው እዛ ውስጥ recharging history የሚል አለ እና ከረጅም ጊዜ የሞላችሁትን ካርድ በጥቅምት 15 10 ብር፣ በጥቅምት 25 ብር፣ በጥቅምት 26 መቶ ብር እያለ ይዘረዝርላችኋል። እሱን ማየት ትችላላችሁ። እኔ የምፈልገው ግን አሁን እዚሁ ስለሌለ next አደርጋለሁ። ኔክስት ከማድረግ ስላለ ነው Service የምነካው። commands. Number. Requesting please wait. Message at the hotel. Wednesday 30 12 2015. Web. 4.FLR change language. 5.FLR consumption limit. 6.FLR loyalty service. 7.FLR password change. Star dot back number number dot back. ኮንሳምፕሽን ሊሚት ፋይቭ የምትለዋል ነው የምንፈልገው እሷ Reply. ልንካ ነው አሁን Service commands. 5. Requesting please wait. Message at the hotel. Wednesday 30 12 2015. Web. Please select 1.FLR parent and child. 2.FLR consumption limit. Star dot back star star dot main አሁን reply. የምፈልገው አሁን ኮንሳምፕሽን Service command. ሊሚት Text. ቱ የምትለውን እሷን ነው 2. የምነካው Requesting please wait. Message. Please select 1.SET consumption limit. 2. Change consumption limit. 3.FLR clear your remaining consumption limit. Star dot back star star dot main menu. እንደዚህ ሲለን ሴት ኮንሳምፕሽን ሊሚት ቼንጅ ኮንሰፕሽን አብሽን ሊሚት እና query ነው set ማለት እንግዲህ ለመ set ማለት ለመ ገደብ በአገልግሎቷ ለምሳሌ በስልክ ጥሪያችን ወይም በኢንተርኔት አጠቃቀማችን ላይ ገደብ አበጁ እንደማለት ነው። ሁለተኛው change ደግሞ ያበጀነውን ገደብ መቀየር እንድችል ማሳነስ ወይም ማብዛት እንድችል ነው የሚጠቅመን። ለምሳሌ ሴት የሚለው ላይ አንድ ቁጥር ነክቼ Message at the hotel. Wednesday 30 12 2015. Web. Please select 1.to set consumption limit by fee. 2.to set consumption limit by usage. Star dot back star star dot main አንድ menu. በጥቅ- በጥቅምና በገንዘብ በአጠቃቀምና በገንዘብ የሚላል በገንዘብ ማለት አስር ብር ወይ በአጠቃቀም ማለት ደግሞ አስር ደቂቃ እንደማለት ማለት ነው። አሁን Reply. በገንዘብ የሚለው ላይ ሊገባ Service ነው የሚለው commands. Text. Under 1. ቁጥር። Requesting please wait. Message at the hotel. Wednesday 30 12 2015. Web. Please select 1.FLR all services, 2.FLR voice call, 3.FLR GPRS data, 4.FLR it voice call, 5.FLR roaming, star dot back star star dot main menu number. Next page. እና እነዚህ ምርጫዎች አሉት። የኢንተርኔትን ግለሰብ ቁጥር መርጣችሁ አይዲ፣ ቮይስ ኮል ለሁሉም አገልግሎቶች እያለ ይመጣል። እኔ አሁን ኦል ሰርቪስስ የሚለው ልነካ አንድ ቁጥር Screensaver. Reply. Service commands. 1. Requesting please wait. Message at the hotel. Wednesday 30 12 2015. Web. Please select 1.FLR one day package, 2.FLR one week package, 3.FLR month package, star dot back star star dot main menu number. እንግዲህ Next የአንድ- page. የአንድ ቀን የአንድ ሳምንት የአንድ ወር አለን Reply. እና እኔ አሁን ለሳምንት በሚለው እንሞክራለን። ለቁጥር ነክቼ እሰዳለሁ። Requesting please wait. Messaging. Message. Please enter the fee you want to limit. Star dot back star star dot አሁን main ምን menu. ያህል ገንዘብን ገድበው Reply. እያለ ነው። እኔ ለምሳሌ Service በሳምንት command. ሰላሳ Text. ብር ይበቃል Three. ብዬ 0. Requesting please wait. ገደብኩኝ። Messaging. ሰላሳ ብር Message. ጻፍኩለት። Please select 1.to activate the reply. አሁን ለማ- Service አክቲቬት commands. ለማድረግ Text. እና ካንስል ለማድረግ አንድና ሁለቱ ተጫኑ One. ብሏል። ለአክቲቬት አንድ Requesting የተጫኑ please wait. ከሆነ Messaging. Message. Please enter the activation date less than YYMMDD greater than star dot back star star dot main እችን menu. ምናልባት ብዙ ጊዜ ልታስቸግረን የምንችለው ፕሊስ ኢንተራክቲቬሽን ዴት ዋይ ዋይ ኤም ኤም ዲዲ ዋይ ዋይ አመት ነው። ኤም ኤም ማንስ ወር ነው። ዲዲ Reply. Service command. ቀን ነው። Text. ስለዚህ ሁለት ሁለት ፊደል ስ- ስለተጠቀመ እኛም ሁለት ሁለት ፊደል ተጠቅመን ነው የምንጽፍለት። ለምሳሌ 2015 1. 5. አስራ ሁለተኛው ወር 1. 2. ሰላሳ አንደኛው ቀን 3. 1. ከዚህ ቀን ጀምሮ አክቲቭ ይሆንልኝ እያልኩት ነው ማለት ነው። ኦፕሬሽን ሰክሰስ ታንክስ ፎር ቹዚንግ ዘ ሰርቪስ ተሰጥቶልኛል ማለት ነው። አሁን exit. መሰጅ እንግዲህ አሁን ይሄ እንዴት ነው የሚሰራው ማለት ነው? እኔ ለሳምንት 30 ብር አረኩ እንጂ ለቀን 5 ብር ወይ ለወር 50 ብር ልትገድቡት ትችላላችሁ። እንግዲህ ምንድን ነው የሚያደርግላችሁ? አሁን የቅድምም ከላይ ስመጣ እንደሰማችሁት ኦል ሰርቪስ ነው የመረጥኩት። all services ከተመረጠ በሁሉም አገልግሎቶች ላይ ማለት በኢንተርኔት፣ በ message፣ በስልክ መለወያ፣ በድምጽ ጥሪው ማለት ነው ሁሉ ላይ ተፈጻሚ የሚሆን ነው የሚሆነው። ስለዚህ በቀን አምስት ብር ላደረገ ሰው አምስት ብር የሚያወጣ አገልግሎት ለምሳሌ አምስት ብር የሚያወጣ ጥሪ ከደወለ በኋላ ልክ አምስት ብሯ ስትደርስ ስልኩ ይቋረጣል። ደግሞ ሊደውል ቢሞክርም አይችልም ሌሊት ስድስት ሰዓት እስከሚሆንና አዲሱ ቀን እስከሚጀመር ድረስ እና ኢንተርኔትም እንደዚሁ የአምስት ብር የሚያወጣ ኢንተርኔት ከተጠቀመ ልክ ገደቧ ላይ ሲደርስ ይቋረጥበታል። ለሳምንትም እንደዚሁ በቀን አራት አራት ብር ብቻ እየተጠቀመ ወይም ሁለት ቀኑን ሶስት ቀኑን አምስት አምስት የቀሩትን አራት ቀኖች ደግሞ አራት አራት ቢጠቀም አንድ ላይ ሰላሳ አንድ ብር ስለሚሆንበት ሰላሳኛው ላይ ብሎክ ያደርግበታል። የዛች ቀን ላይ አምስት ብር ባይሞላ የሳምንቱን ገደብ ስላለፈ ማለት ነው። የወሩም እንደዚያው በቃ። ስለዚህ ወሩን ስትጀምሩ እናንተ በበጀት ለመንቀሳቀስ ስትፈልጉና ለሞባይል ነው የማወጣው መቶ ብር ብቻ ነው ወይ ሰማኒያ ብር ብቻ ነው ብላችሁ ወይ ሁለት መቶ ብር ብቻ ነው ብላችሁ ብትመድቡለት ያችም የመደባችሁትን ለወር ሁለት መቶ ብር የሚለው ወር ላይ ገብታችሁ set ብላችሁ ሁለት መቶ ብር ትመርጡለትና ከዛ በላይ እንዳታልፉ ራሳችሁን ለመገደብ በበጀት ውስጥ ለመሆን የሚጠቅም አገልግሎት ነው። እንግዲህ እንዳልኩት አንዳንድ ሰው ብዙ ስልኩን ሳንቲሙ የሚያበቃበት ስልክ በመደወል ሊሆን ይችላል። እንደዛ ከሆነ ያ ሰው ስልክ መደወያውን ሊገድብ ይችላል፣ ኢንተርኔቱን ሳይነካ። አንዳንዱ ደግሞ ስልክ ምንም ሳይደውል በኢንተርኔት ይሆናል ሳንቲሙ የሚያልቅበት። ስለዚህ ኢንተርኔቱን ብቻ ይገድባል። ቅድም GPRS data የሚል የሰማ ሶስት ቁጥር ላይ የነበረችው እሷን በመምረጥ ኢንተርኔቱን ብቻ መገደብ ይችላል፣ የድምፁ ሳይነካ። ስለዚህ ድምጽ ያሻውን ያህል ቢደውል አይቋረጥም። የኢንተርኔቷ ግን ያቺ ገደብ ስትደርስ ያቆምበታል ማለት ነው። እንግዲህ ይሄ ነው ያየሁት አገልግሎት። በፊት አግኝቼ ነበር ያልኩትን የድምጽ መቀነሻው ቦታውን ለማሳየት ያህል አሁን እንዳልኩት ለጊዜው ምርጫውን አጥፍተውታል። ግን ወደፊት ተመልሶ የሚመጣ የሚያመጡት ከሆነ Message at the hotel. Thursday exit. ሳስቻለው At the hotel. Thursday at the hotel. Nine nine nine. Number requesting please wait. Message at the hotel. Thursday 31 12 2015. WLAN scanning off. Welcome to SEO USSD. One package offer. Two language change. Reply. Service commands. እና Text. ፓኬጅ ኦፈር One. ፓኬጁን ነው የምፈልገው። Requesting please እሽጉን wait. ቅድም እንዳልኩት በምሳሌ Message at ላይ the hotel. Thursday 31 እና 12 እሱ ላይ ደግሞ 2015. ምን ይመጣልናል? WLAN scanning off. 1.FOR yourself. 2.FOR package gift. Star.back. እንግዲህ የምንፈልገው ለራሳችን ነው ለጊዜው። Reply. ግን ሰርቶ Service ቢሆን commands. ኖሮ 1. ለራሳችን ብቻ Requesting ሳይሆን please wait. ለሰዎችም የሀምሳ ደቂቃ ወይም የመቶ Message ደቂቃ at the እሽግ hotel. Thursday መስጠት 31 እንችል 12 ነበር ማለት 2015. ነው። WLAN scanning off. 1. dot Voice package. 2. dot Internet package. Reply. Service commands. 1. አንድ Requesting መረጥኩኝ። please wait. Message at the hotel. Thursday 31 12 2015. WLAN scanning off. 1. Daily night voice packages. Star dot back star star dot እንግዲህ አሁን main menu. የቀረችው እቺ ምርጫ ብቻ ናት። ናይት ዴይሊ ናይት ቮይስ ፓኬጅስ በፊት የነበረችው ናት። እቺ የሰላሳ ደቂቃ የአንድ ሰዓት የሁለት ሰዓት እና የሌሊት ሙሉ የምትሰጥ የነበረችው ቺ ሶስት ከሀምሳ ሀያ ብር የሰባ ብር እሷ ናት እንጂ ያኛውን ሰርዘውታል። ያ ግን እንዴት ነበር የሚሰራው? ልክ ቅድም ገደቡ ላይ ስናደርግ እንደነበር ነው። የቀን የሳምንት የወር ምርጫ አለን። ግን ልዩነቱ ምንድን ነው? ለምሳሌ የቀን የነበረው በአምስት ደቂቃ ሶሪ በአምስት ብር ሀያ አምስት ደቂቃ በአስር ብር ሀምሳ ደቂቃ በአስራ አምስት ብር ሰባ አምስት ደቂቃ የሚያስደውል ምርጫ ይሰጣችኋል። እንግዲህ ይህንን አሁን በመደበኛው ታሪፍ ብናወዳድረው በቀን ሀያ አምስት ደቂቃ የሚያወጣ አሁን አሁን ባለው ዋጋ ብታወሩ ሀያ አንድ ብር ከምናምን ነው የሚቆጥርባችሁ ያንን ግን በአምስት ብር ሊሸጡልን ነበር። በጣም እንዴት ቅናሽ እንደሆነ አስተውሉ። ለእነሱ ግን ምን ይጠቀማሉ? በአንዴ እናንተ ሀያ አምስት ደቂቃውን በሙሉ ላታወሩበትም ልታወሩበትም ትችላላችሁ። በአንዴ ግን አምስት ብራችሁ ትከፍላላችሁ። የአስራ ማነው በአስር ብር የአምሳ ደቂቃ የሚገዛም ሰው ቢኖር እንደዚሁ ነው ማለት ነው። ለኢንተርኔትም እንደዚሁ በአምስት ብር አስራ አምስት አስራ አምስት ሜጋ ባይት በአስር ብር አርባ አምስት ሜጋ ባይት በ15 ብር 75 ይመስለኛል። ስ ቁጥር እንኳን ረስቸው እንዳይሆን እና እንደዚህ አይነት ሰፊ ምርጫዎችን የሚሰጥ ነበር። ተግብረውት ቢሆን ለእኛ በጣም ተመጣጣኝ ዋጋ ይሆን ነበር። እንግዲህ ካነሳና ነገር አንድ ማንሳት አለብኝ። ለመጀመሪያ ጊዜ ከሆነ ኮኮብ ዘጠኝ አራት መሰላ ብላችሁ የምትጠቀሙት እና እንደ ሜጋ ውስጥ ተጠቃሚ ለሆናችሁ ቶክስ የሞባይል Talks የምትጠቀሙ መጀመሪያ ጊዜ ስትልኩ በአማርኛ ነው የሚመጣባችሁ። ስለዚህ አማርኛው ሲሆን ደግሞ one star star back ብቻ ነው የሚለው እንጂ ምርጫዎቹን አያነባቸውም። ያው እንደምታውቁት አማርኛ ስለማያነብ ግን ምን ማድረግ ይቻላል? ማንሳት ያለብኝ ሌላ E5 እና E63 ላይ በአይን ለሚያየውም ሰው screen ኦቹ ላይ box box ኦች እንጂ ጽሁፉ አይወጣም። የአማርኛው ያው የኛ አማርኛ display ስለማያደርግ font ስለሌለው የአማርኛ ስለዚህ ምንድን ነው የምናደርገው? አንደኛው አማራጭ በድምጽ 994 ላይ ደውለን ቋንቋ ለመቀየር የሚለውን ሁለት ቁጥር ላይ እሱን ነክተን ወደ እንግሊዝኛ ብንቀይረው እዚህ የሚመጣው ጽሁፍ ምርጫዎች እንግሊዝኛ ሆንልናል። ያውሱን በትክክል ያነብብልናል። ሁለተኛው አማራጭ ኮኮብ 994 መሰላል እንደጉላለን። አማርኛው ቢመጣም እሱ ላይ ዝም ብለን reply እንለውና ሁለት ቁጥር ማን ነው አራት ቁጥር አራት ቁጥር ላይ ነው ቋንቋ ያለው አራት ቁጥር ልከን እንለዋለን። አሁንም ሲመጣ ደግሞ ሁለት ቁጥር እንግሊዝኛ ሁለት ቁጥር ስለሆነ ሁለት ቁጥር ነክተን እንልካለን እንግሊዝኛ ይሆንልናል ማለት ነው። ዘጠኝ ዘጠና አራት መደወልም ሳያስፈልገን ይህ አማራጭ አለን። እንግዲህ ፕሮግራማችን ከመቀጠል በፊት አንድ ተጨማሪ ቦነስ ነው tip እንበላት ላሳያችሁ። ምናልባት የምታቋት ልትኖሩ ትችላላችሁ። ግን አንዳንዴ ምን ያጋጥማል ወይ ሁለት SIM card ሊኖራችሁ ይችላል፣ ወይ የጓደኛችሁ SIM card ብቻ የሆነ ነገር ያጋጥማል። አንዳንዴ SIM card ይዛችሁ በእጃችሁ ቁጥሩ ስንት እንደሆነ የማታውቁት ይኖራል። በተለምዶ ምንድን ነው የምናደርገው? እናስገባና ቁጥፏችን ውስጥ ለምናውቀው ጓደኛችን ጎናችን ላለ missed call አድርገን ቁጥሩን ማየት ነው ያለን አማራጭ። ግን ከዛ አጠር የሚል በተለይ ደግሞ ለሪት ቢሆን ሰው አጠገባችን ባይኖር ወይም ደግሞ የሲም ጋር ደውል missed call ለማድረግ የሚበቃ ሳንቲም ባይኖረው ወይም ደግሞ expire ያደረገ ይሆንና መደወል ባያስችለን ቁጥሩ ስንት ነው የሚለውን ለማወቅ ማለት ነው። ከዛ መሰላል አድርገን እንደውል MSISDN 251963563309 ብሎ ቁጥሩን ያመጣልናል ማለት ነው። እንደዚህ መሆኑን ነው የሚያመለክተው እንደዚህ አይነት አቋራጭ አለው። ለዛሬ የተዘጋጀው ፕሮግራም ይሄን ይመስል ነበር። ስለ በዚህ ጉዳይ ላይ ፕሮግራም ይቅረብ የኮምፒውተር ላይ ይሁን የሞባይል ይሁን ማብራሪያ ይሰጠን ስለዚህ ብታቀርብ ጥሩ ነው ያስተምረናል ብትሉት አስተያየት መስጠት ይቻላል እንቀበላለን እኔ ደግሞ እንደዚህ አውቃለሁ ሞባይል ላይ እንደዚህ አጋጥሞኝ እንደዚህ ተቸግሬ እንደዚህ እንደዚህ ነካክቸው ሰርቶልኛል ኮምፒውተር ላይ ቢሆን የቤት ስልክ የህዝብ ስልክ ወይም ሌላ ማንኛውም ከቴክኖሎጂ ጋር የተያዘ ነገር እኔ ያቀርባለሁ የሚል ሰው ቢኖርም ቀርጾ ቢልክልን ፕሮግራማችን ላይ ይካተታል የዛሬውን ስለተከታተላችሁ እናመሰግናለን የሳምንት ሰው አድማጮች ጤና አባተ አዳነ ነኝ። በዚህ ቁጥር ምናልባት ቁጥር ልካለብህ አቤ አማርኛ screen reader በተለይ በአንድሮይድ version እና እነ ህዋዌ፣ ሳምሰንግ ጋላክሲ፣ አይፎን ምናምን አማርኛ screen reader አላቸው ይባላልና ካለ የምታውቀው ነገር ካለ ሶፍትዌርን ከሰርክ ሶፍትዌር የምትልክልኝ መንገድ ባገኝ፣ አለበለዚያ ደግሞ ወይ link ኡን ደግሞ attach ብታደረግልኝ። ከሌለም ደግሞ ካለም ደግሞ ሶፍትዌር አጠቃቀሙን ጭምር የሆነ ነገር ሰፋ ያለ ማብራሪያ ብትሰጠኝ በጣም ደስ ይለኛል። እና በጣም ነው የማመሰግነው። ፕሮግራሙ በጣም ጥሩ ነው። አጋጣሚዎችን ያው ስራ ላይ ነው እስካሁን አስተያየት ላለመስጠት ያልቻልኩት እንጂ በጣም ነው የወደድኩት። አይደል ግን እንደ አስተያየት ምናልባት ሀሳብህን ከመቅረጽ በፊት ግን organized ብታደርጋቸው ደስ ይለኛል። ምናልባት informal ከሚሆን formal በሆነ መንገድ አፊ ሌላ ደግሞ መጠይቅ ስለ አማርኛ PDF converter ብትችል እንደዚህ PDF select የማይደረጉ ነገሮች አሉና እነሱ PDF converter ኦች በ PDF converter ስንለውጣቸው NVDA ያነብልን አማራየትና ለእነሱስ ምን ማድረግ እንችላለን የሚለው ነገር በዛው መፍትሄ ብትነግረን ደስ ይለኛል። አመሰግናለሁ። ረባባታ ጤናሽ እንደምን አለ ግርማ እባላለሁ ከመቀሌ ዩኒቨርሲቲ። በፕሮግራም በመጀመሪያው አካባቢ የድምጽ መልእክት ልኬ ነበር እንደደረሰ ምንም አይነት ሳይን ስላላየሁ ከዛም በመነሳት አሁን አንዳንድ ሀሳብ ልበል ብዬ ነው። JAWS seventeen እና እንዲሁም አውዳስቲ የምትባለው አንድ download ለማድረግ ሞክሬ ነበር ከአንተ እንደተለቀቀ ስለሰማው፣ ግን download ላድርገው ስለው ብዙ እሺ አይልም። ልክ እንደ ቪዲዮና ኦዲዮ እና የተለየ መንገድ አለው እንደ እስኪ ብትነግረን IDM አለኝ ሌላ የሚጨመር ሶፍትዌር አለ ወይስ የተለየ website ነገር አለው? በዚህ ጉዳይ ላይ አንዳንድ ሀሳቦችን ብትነግረን። ሲቀጥል ደግሞ በየሳምንቱ የዜና ጥረት በሚከሰርበት ሰዓት አዳዲስ ነገሮች ላይ ብቻም ዜናዎች ላይ ብቻ ከምናተኩር ብዙ fabricate የተደረጉ ሶፍትዌሮች አሉ እንደምታውቀውና በመጠቀም በብዙ function ላይ የተሰሩ ሶፍትዌሮችን ለምሳሌ ከቪዲዮ ወደ ኦዲዮ ሊሆን ይችላል የተሻሉ በብዙ ነገር የተሻሉ የምትላቸውን ሶፍትዌሮች እስከ ሲስተማቸው ሪከርድ እያደረግ ብትልክልን ምን ይመስላል ልልህ ነው። ብዙ ሰው ሊያውቀው ይችላል፣ የተወሰነ ሰው ሊያውቁት ይችላሉ። ብዙ ብዙሀኑ ጊዜ ግን አያውቀውም ይህን ጉዳይ ላይ ስለ ሶፍትዌር ነገሮች ኢቨን ኢፍ የጃውዝን መፈጠር ባለፈ አንድ ነገር ነው ወዲያ በዛውብህ እንጂ ለአንድ ክዚሽ በናሬተር ላፕቶፕን ይጠቀም ነበርና በፍላሽ ሶፍትዌር ጃውዝ ሶፍትዌር ስልክለት ልክ ሶፍትዌሩን እንደፈጠርኩት ያህል እንዴት እንዳደነቀኝ ምን ልፈልጌ ነው ማድነቁን ሳይሆን ለጃውዝ እንኳን ቅርብ ያልሆኑ ግብዝሻኖች እንዳሉ ልነግርህ ፈልጌ ነው። ስለዚህ ብዙ ሶፍትዌሮችን እስከ system ኣቸው record እያደረግ ካፕሎድ ብታደርግልን ነው። ሌላው በፕሮግራሙ ሶስት አይነት ይዘት ቢኖረው ምን ይመስላል? የአድማጮችን ጥያቄ እስከ ጥያቄያቸው ድምጻቸውን ከምታሰማን ጥያቄውንና ጠያቂውን በመናገር ወደ መልሱ ብትገባ አንድ ጥር ያለ ሁለተኛው ደግሞ ፕሮግራሙ በመጀመሪያ ማልና ሶስተኛ እያልክ ሶስት አይነት እውቀቶችን ብዙ የምትበት በተለያዩ ጉዳዮች ላይ ቢሆን በሶስት በሶስት ሶፍትዌሮች ላይ more ቢያተኩር ምን ይመስልሃል ለማለት ነው። በተረፈ አመሰግናለሁ። ስለ ዳውንሎዱ ዩቱብ ዳውንሎደር ኦኬ፣ ሶሪ አንድ ሰውት ነገር ኦዲዮና ቪዲዮ ዩቱብ ዳውንሎደር የምትል ሶፍትዌር አለች እና በዩቱብ ዳውንሎደር ዳውንሎድ አደርጋለሁ ብዬ ሞክሬ፣ እርግጥ የኔን ችግር አሁን እንግዲህ እኔ የቸገረኝን ሁሉ ለእሱ የቸገረ ሁሉ ላደርግ ነው ልትል ትችላለህ። የአንድ ሰው ጥያቄ ሳይሆን ሌሎችም የሚቸግረዋቸው ይኖራሉ ብዬ ስላሰብኩ ነው። የግለሰብ ጥያቄ ነው የምትለውን መተውም ትችላለህ እና እሷንም እንዲሁ download አደርጋለሁ ብዬ ያስቸግረኛል። በዚህ ጉዳይ ላይ more እስከ ቴክኒካቸው የምትችለውን ያህል ብትነግረን ምን ይመስላል? አመሰግናለሁ። አይኤቢ ቤት ነው ሰላም አይደል? ጆስ ይባላል ከስድስት ኪሎ በጣም ይህንን ፕሮግራም ለመስራት የተነሳሳበትን motive እጅግ በጣም ወድጅ ይላለሁ እጅግ በጣም አሪፍ ፕሮግራም ነው። ላበረታታ እንፈልጋለሁ። እንደ ጥያቄ ላነሳ የፈለኩት ነገር አንተ የአንተ ፕሮግራሞች እንደዚህ በ podcasting አማካኝነት ማውረድ የምንችልበት ሁኔታ አለ እና ሌሎች ልክ እንደዚሁ በ podcasting ልናወርዳቸው የምንችላቸው sound ፋይሎች የሉም ወይ? ኦዲዮ ፋይሎችን በሌሎች address ኦች አንዳንድ ነገሮችን እንደዚህ ጠቃሚ ነገሮችን ማውረድ የሚቻልባቸው address ኦች የሉም ወይ? እስካሁን ለመጀመሪያ ጊዜ ያየሁት በአንተ ፕሮግራም ነው እና download ን በማድረግ የጀመርኩት በዚህ በአንተ ፕሮግራም ነው ሲታወቅ ባየሁት እና እንዴት ነው ሌሎችንስ እስካሁን ድረስ ጥቅም ላይ የዋሉ ድረገጾች የሉም ወይ? እንደዚህ ኦዲዮ ፋይሎችን በእንዲህ አይነት መንገድ ለማውረጃ የወጡ እንደ ጥያቄ ላነሳ የፈለኩት ይህንን ነው። ሁላችንም እንግዲህ እዚህ አካባቢ ያለ ነው እየተቀባበልን እየሰማንህ ነው ፕሮግራም ፕሮግራምህን እንጂ በጣም ወደነዋል። በጣም በጣም አሪፍ ፕሮግራም ነው። በርታልን ወንድማችን። ተባረክ። መልካም ጊዜ። ቻው። technology for ኦርጋናይዜሽን የሚለውን ፕሮግራምን ከጀመርክ ጊዜ ጀምሮ ስድስቱንም ፕሮግራሞች ተከታተያቸዋለሁኝ። በጣም አሪፍ ነው። ይህንን ፕሮግራም ስትጀምር ያው ፖዚሽን እንዲማማሩበት ሀሳባቸውን share እንዲያደርጉ እንደሆነ ያው በተደጋጋሚ ገልጸዋል። በተለይ ይሄ የስድስተኛው ፕሮግራም ላይ ዲስኮድህ ላይ በጣም በሰፊው አብራርተኸዋል እና በጣም ነው የተመቸኝ ማለት በብዛት በተለይ እኛ አካባቢ ሀሳብ share የማድረግ ሁኔታ ብዙም የለም ነበረ እኔን ጨምሮ። ያው ማለት ይህን ፕሮግራም ካቀረብኩ በኋላ ግን በቃ ትክክል እንደሆነ በጣም ተሰምቶኛል እና በጣም ነው ደስ ያለኝ እና ከዚህ በኋላ ያው ሁላችንም የምናውቀውን ነገር share ማድረግ እንዳለብን እኔም የማውቀው ነገር ለመናገር ዝግጁ ነኝ። እንዲሁም ባለፈው ስለ ATM ስለተለያዩ ነገሮች የምታውቁትን ግለጹ፣ እናንተም ተናገሩ በባልከው መሰረት አንድ ፕሮግራም በቅርብ ጊዜ እንደመልክልህ አስባለሁኝ። በተረፈ ግን ፕሮግራምህ እጅግ በጣም አሪፍ ነው፣ አስተማሪ ነው እና ቀጥልበት ነው የምልህ። ይህም ፕሮግራም ከጀመርክ በኋላ ካደመጥኳቸው በኋላ በቃ በጣም ተመችተውኛልና በጣም ሳላደንቅ አላልፍም። እኔም ያው አንተ የምትልካቸውን ለሁሉም ማለት ለማቃቸው ይሄ ብዙም access ኡ ለሌላቸው የበበሉት ዝም በምንም አሁሉ ያደረግኩት እያላኩኝ ነው። በጣም ቀጥልበት። ሌላ እንግዲህ የምለው የለኝም። በርታ። አዳን ጆሲን ግርማንና አለማየሁን ስለ አስተያየታችሁ በጣም እናመሰግናለን። እንግዲህ ጥያቄዎቻችሁን ለመመለስ ከአዳነ ስጀምር ፕሮግራምህን አስቀድመህ ተዘጋጅተህ ብታቀርበው መልካም ነበር። የበለጠ ይማርካል በሚል መንፈስ የጠየቀው ጥያቄ እንደ አስተያየት እቀበለዋለሁ፣ ትክክል ነው። ግን በግሌ የምችለውን ያህል ዝግጅት እያደረግኩ ነው። ማለት ማቀርባቸውን ፕሮግራሞች፣ የምሞክራቸውን ሶፍትዌሮች አስቀድሜ እየሞከርኩ ይሰራሉ አይሰሩም የሚለውን ነገር ለማድረግ እሞክራለሁ። ምናልባት የእሱ ጥያቄ ሀሳብ ፕሮግራሙን አስቀድሜ ወይ በጽሁፍ ወይ በሌላ መንገድ በማደራጀት ጋዜጠኞች በሚያቀርቡት መንገድ በንባብ አይነት ቀጥታ ለመዘርዘር አይነት ከሆነ ያን ያህል እንኳ ትጋት የለኝም ጽፌ ለማንበብ በብሬል ስለዚህ በዛ መልኩ ከሆነ እንደው ቃል አልገባም አድርገዋለሁ ብዬ ሌላ አይነት መደራጀት መዘጋጀት ከሆነ ግን እስቲ እንዲህ ቢሆን የምትለኝ specific ልዩ አቅጣጫ ከሆነ እቀበላለሁ፣ ደስ ይለኛል፣ በጉጉትም እጠብቃለሁ። ሌላው ጥያቄ በ screen reader ለ Android እና ለ iOS የሚሆን የሚል ነው። ምናልባት እዚህ ላይ ልዩነት ማድረግ okay sorry screen Amharic screen reader ማለት ነው። ልዩነት ማድረግ ያለብኝ screen reader ኦች እንዲሁ በደፈናው አማርኛ ወይ እንግሊዝኛ አይደሉም። የመጣላቸውን ጽሁፍ ነው የሚያነቡት። ችግሩ የሚመጣ የቱ ጋ ነው? screen reader ማለት screen ኡ ላይ ያለውን ጽሁፍ የሚያነባው አካል ነው። ያንን ከ screen ላይ ያለውን ጽሁፍ አንስቶ ወደ ድምፅ የሚቀይረው ደግሞ ሌላ ሶፍትዌር ነው። ስፒች ሲንተሳይዘር ይባላል። እንግዲህ ለምሳሌ የ JAWS ስፒች ሲንተሳይዘሩ ኤሎኩዌንስ ነው የሚባለው። የሞባይል ቶክስ ኤሎኩዌንስ ነው የሚባለው። የ Mobile Speak ን ለምታውቁ ደግሞ Fonix የሚባል አለው። NVDA eSpeak የሚባል አማርኛ የሚያነብ speech synthesizer ስለሚጠቀም ነው አማርኛ የሚያነባው እንጂ ኤንቪዲኤን በኤሌኮንስ ወይም ኤንቪዲኤን በሳፒ ፋይቭ እነ ማይክሮሶፍት አና እነሱን ብንጠቀም እነሱም NVDA ም ጭምር አማርኛ ማንበብ አይችልም። eSpeak ን ደግሞ ከ JAWS ጋር ብንጠቀም JAWS አማርኛ ማንበብ ይችላል። እዚህ ጥያቄው የሚሆነው speech synthesizer አለን ወይ አማርኛ የሚያነብ ነው በ iOS ም ሆነ በ Android። የአይኦስን አላቅም እንግዲህ ያላቸው iPhone ያላቸው ልታግዙ ትችላላችሁ። የ Android ግን በእርግጥ ያነባል ነው eSpeak ን ከጫንበት አማርኛ በትክክል ያነባል ነው። አሁን touch screen ስለሌለኝ አሁን procedure ኡን በእርግጠኝነት ይሄ ነው ብዬ መናገር አልችልም። ግን አምና መያዝያ አካባቢ አንዴ ለአንድ ሰሙን ሳምንት ያህል ምናምን ጭኘው ነበር። ሞባይልን <laughs> ቶሎ ሸጥኳት በሆነ ግል ችግር አጋጥሞኝ እንጂ ጭኘው ሰርቶልኛል። እና touch screen ላይ ያዛችሁ በ Play Store ላይ eSpeak ብላችሁ search ብታደርጉ የምታገኙት ይመስለኛል። እንደዛ <clears throat> ሞክሩ እሱም ካልሆነ በጉግል ላይ search ማድረግ ነው ስፒክ ፎር አንድሮይድ ብላችሁ ሌላ የጠየቀኝ Amharic PDF ኡን convert ማድረግ የሚል ነው ያው እንደምታውቁት አማርኛ ጽሁፎች አብዛኞቹ እንትን scan ተደርገው ነው የሚገቡት በተለይ ቆየት ያሉ ጽሁፎች ሲሆኑ ስካን ከሆኑ ደግሞ pictures ስዕል ነው ማለት ነው እንጂ በጽሁፍ አይደለም። ለሚያይ ሰው ወረቀቱን ነው የሚያየው፣ ያ ስዕሉን ነው የሚያየው። ስዕሉን ቢሆን ማንበብ ይችላል። ለ screen reader ኦቹ ግን ስዕሉ ማንበብ አይችሉም። የግድ ጽሁፉ ሆኖ ተለይቶ መቀመጥ፣ text ሆኖ መቀመጥ መቻል አለበት እንዲያነቡልን። የእንግሊዝኛው ጽሁፎች scan ተደርገው ቢሆንም optical character recognition ወይም OCR የሚባል ቴክኖሎጂ ስላለ ሶፍትዌር ስላለ ያን የሚሰራ በዛ ቴክኖሎጂ አማካኝነት ስዕሉን ወደ ጽሁፍ መቀየር ይችላሉ። ለአማርኛ ይሄ ገና ወይ አልተሰራም ወይም የተሰራውም የሚረባ አይነት አይደለም። በዛ ምክንያት ነው አማርኛን PDF በተሳካ ሁኔታ ወደ ጽሁፍ መቀየር ማይቻለው እና ምናልባት ካገኛችሁ ልትነግሩን አላችሁ። እስቲ እንደዚህ ግን የተሳካላችሁ ካላችሁ አድማጮቻችን ውስጥ የአማርኛ PDF ን ወደ ጽሁፍ መቀየር የቻላችሁ ወደሚነበብ እንደ ፕሮግራም ቀርጻችሁ ብትልጉልን ደስ ይለኛል። አዴን ስለ አስተያየቱ አመሰግናለሁ። ግርማን ግርማ ላነሳው ጥያቄዎች ከዚህ በፊት አስተያየት ልክ ያላቀረብክም ብሎኛል። እንግዲህ ስንቴ እንደላክክ አላወቅኩም፣ ግን አምስተኛው ፕሮግራሜ ላይ ግርማ ከመቀሌ ብዬ ጠቅሼሃለሁ፣ ግርማ ወዳጄ ብዬ እሱን ከሆነ እያልክ ያለኸው እና ኢሜል ሌላከው ኢሜሉም አንድ መስመር ጽሁፍ ናት እንጂ ድምፅ attach አልሆነም። በዚያ ምክንያት ስምህን ብቻ ነው የጠቀስኩት። ያው እናደንቃል እናመሰግናለን የሚል አይነት ስለነበር content ኡ። ከዛ ውጭ ግን ስላላገኘ ነው። ምናልባት ከዛ በፊት የላከው የድምፅ መልእክት ካለ እስቲ አንተም sent folder ውስጥ check አድርገው፣ ኢሜይል ከሆነ WhatsApp ከሆነም እስቲ check እና የላከው ውስጥ መኖሩን እኔ ጋር የደረሰ የለም። ባጭሩ ይሄ ነው። download አደራረግ እንግዲህ እንዴት አድርጌ እንደምገልጸው አላውቅም። ለእኔ download አድርጎ ሰርቶልኛል። download ማድረጉ በእርግጥ አልጫንኩትም እኔ JAWS ን ግን download ኡ ሰርቶልኛል። እስቲ ምናልባት ሌሎቻችሁ እስቲ ስለ JAWS ም ሆነ ለ Audacity download አደራረግ ቀረጻ ፕሮግራም ቀረጾ ውስጥ የሚያግዘ ቢገኝ ደስ ይለኛል። ቀርጻችሁ ብትልኩ normal ነው። አንተ እንዳልከው እንደውም አንተ advanced አጠቃቀም advanced ይመስላል። እንትን አይዲኤም ሁሉ እጠቀማለሁ ብልሃል። Audacity ን download ለማድረግ IDM አያስፈልግም። እንዲሁ በራሱ በ browser ኡ በቂ ነው እና እንዳልከው ዩቲብ ዳውንሎደር ማስተሃል። ስለዚህ የተሻለ ደረጃ ሂደሃል። ለምንም ቢ እንደሚል ግራ ገብቶኛል። ለእኔም ግራ ገብቶኛል። እኔ ዩቲብ ዳውንሎደር አልጠቀምም። አይዲም በእርግጥ እጠቀማለሁ፣ ግን እነዛም ባይኖሩም የእነሱ ለፍጥነት ለመጨመር ካልሆነ በቀር በተለይ አይዲም ዳውንሎዱን ሊከለክሉ አይገባም። ወዲያው መስራት መቻል ነበረበት እና ይሄ ነው ችግሩ፣ ይሄ ነው ስህተቱ። እንደዚህ አርመው እንደዚህ ይስተካከል ልለው አልችልም። ዝም በደፈና አይሰራም ነው ያልከኝ። ምን ልልህ እንደምችልም አላውቅም። ሌላ ያነሳኸው ፕሮግራሙን ሶስቱም በሶስት የከፈልከውን ሶስቱንም ስለሆነ ሶፍትዌር አስተዋውቀን ነው። ይሄ በጣም ጥሩ ሀሳብ ነበር ግን ያው ቅድም ለዳን ላይ መልስ እንደፈለግኩት ዝግጅት ይፈልጋል። አንድ ክፍል ለማዘጋጀት ጊዜ ይወስዳል እና እንኳን ሶስት አንዷን ብትሰራ አንዳንዴ ጊዜ በጣም ያጥረኛል። ሙሉ ስራ ይሄ ስላልሆነ ይሄ በትርፍ ጊዜ የምሰራው ስራ ነው። ሌላ ስራ ስላለኝ የምኖርበት በዛ ምክንያት እንኳን ሶስት አንዱ ይቸገራለሁ። እነ ፕሮግራሙ ሀሳብ የነበረው እኔ ብቻ ተሸክሜው እንድኖር ሳይሆን አሁን አሁን ግርማ ለምሳሌ ምን ብለኛል በጣም ተደንቅ ያለው ሶፍትዌር JAWS ልክ የላቸው ብለኸኛል እና JAWS እንዴት እንደሚጫል ቅርጸ ብትልክልን ፕሮግራም ክፍል አደርገዋለሁ ይህንንም ሸክም ትቀንስልኛለህ። እኔ አዲስ ነገር ሳገኝ ደግሞ በሌላኛው ሳምንት ማቅረብ እችላለሁ። አንዱን ሳምንት አንተ ትሸፍንልኛለህ ማለት ነው። እንደዚህ ብታግዘኝ እጅግ እጅግ ደስ ይለኛል። ወይ አንተ YouTube downloader ከሰራለህ እሱ እንዴት እንደሚሰራ ብትቀርጽ፣ ወይ IDM ን ከዛ ብትልክልኝ ደስ ይለኛል እና ብታግዘኝ በዚህ ይሄ ሬዲዮ ጣቢያ አይደለም፣ ወይም ከአንድ ከማዕከል ወደ ክልል የሚወርድበት ሳይሆን decentralized የሆነ የተከፋፈለ እንዲሆን ነው የምፈልገው። አንድ ሰው ስለሆነ ጉዳይ ሌላ ሰው ስለሆነ ጉዳይ ቀርጾ እንዲልክ አለማየሁ ቅድም ያለው አይነት አሁን እሱ ወደፊት ስለሆነ ነገር እልካለሁ ብሏል። በጣም ጉጉት ነው የምጠብቀው እንደዚህ አይነት ማለት ነው። ለማንኛውም ስለ አስተያየቶች አመሰግናለሁ። ጆሲ አመሰግናለሁ ስለ አስተያየቱ podcasting አረ በጣም የቆየ ቴክኖሎጂ ነው። እኛ ሀገር ብዙም አንጠቀምበትም እንጂ በጣም የቆየ ነው። recommend የማደርገው ጉግል ላይ search ብታደረገው ነው። ፖድካስት ወይም podcasting ወይም ፖድካስት ብቻ ብለህ search ብታደረገው ነው። ግን ባጭሩ ለመናገር ሞልቷል ፖድካስት እንደኔ download የሚደረጉ ለምሳሌ ዶቼ ቬለ የጀርመን ድምፅ ዜናውንም ዜና ለየ ለየብቻ አንተ ሙሉ ሰዓቱ ማዳመጥ ከነበረህ ዜናውን podcast subscribe አድርገ ዜና ዜናውን ብቻ ወይ ዜና መጽሄቱን ብቻ ወይ ዜና ማህደርን ብቻ የፈለገውን ፕሮግራም እንደዛ ማድረግ ትችላለ አላቸው ቮይስ ኦፍ አሜሪካ እነሱ እንደዚህ እንደ ዶች በለሳያን ሙሉ ሰዓት ፕሮግራሙን እንዳንድ ድምፅ እያደረጉ download እንድታደረገው ይሰጠዋል ቢቢሲ almost ሁሉም ፕሮግራሞቹ በፖድካስት ይገኛሉ እኔ የማዳምጠው አንድ የአሜሪካ ሬዲዮ አለ NPR የሚባል National Public Radio እነሱ እንደዚህ ያላቸው ብቻ almost podcast directory የሚባል አለ ፖድካስቶችን የሚዘረዝር ገሌ ገሌ እያለ እዛም ገብተህ በሁሉም subject በስፖርት በፖለቲካ በኢኮኖሚ በዜና current affairs የምንለው በሁሉም አይነት ታገኛለህ እና ጉግል ለሰርች ሰርች እንድታደርገው uh, እመክራለሁ አሌክስን በጠቅላላ ስለ አስተያየቱ uh, አመሰግናለሁ ለግርማ መልስ ሰጥ እንደገለጽኩት በጉጉት ፕሮግራምህን ቀርጸን ትልቅልኝ ይጠብቃለሁ ሌላው ግርማ የሰጠኝ አስተያየት በጣም ከልብ የምቀበለው ሰዎች የሚልኩልህን አስተያየት ድምጻቸውን ና ከሌ እንደዚህ እንደዚህ እንደዚህ ብሏል ብትል የሚል ሀሳብ አቅርቧል። እውነቱን ነው። በተለይ እንደ ዛሬ በርከት ያሉ ሰዎች ሲልኩልኝ እንደዛ ማድረግ የግዴ ይለኛል ጊዜ ለመቆጠብ ነገር ግን ሀሳቤ የፕሮግራሙ ተካፋይ መሆናችሁን ለማሳየት ነበር ሰዎች በድምፅ ሲልኩ ለማካተት። ወደፊት ፕሮግራሙ ቀርጻችሁ ስለምትልኩ ቀጥታ በድምፅ ነው ማስገባው ከደንዲ ብሎ አላለልም እንደዚህ አስተያየት ለምትልኩ ግን ወደፊት በተለይ ሰው ብዙ ከሆነ አንድ ሰው ከሆነ ችግር የለም። እንደዚህ ግን አራት አምስት ሰው የሚልክል ከሆነ መልእክቱንና የሰውየውን ስም ብቻ እጠቅሳለሁ። ሌላኛው ዛሬው ላይ ትንሽ ቅርታት ታደርጉልኛላችሁ። ድምጻቸው ፈጠን አድርገዋሉ ጊዜ ለማብቃቃት የመልእክታቸውን መልእክቱን አልቀነስኩም ግን ቶሎ ቶሎ እንዲያወሩ አርጌያቸዋለሁ። በዚህ ሳምንት በጽሁፍ መልእክታቸውን ያደረሱን አብዱራዛቅና ወንድሜነህ ናቸው። ወንድሜነህ በተለይ ምን የሚል አንስቶልናል። በፕሮግራም አምስተኛው ፕሮግራም ላይ chatting with Facebook call በፌስቡክ እንዴት መደወል ይቻላል በሚለው ፕሮግራም ስታብራራ Internet Explorer latest version ወይም version 11 የያዘ ሰው መደዋወል ይችላል ብልሃል። ግን እኔ ስሞክረው አልሰራልኝም ብሎኛል። እኔም ተመልሻ ይቸው አልሰራልኝም። ስለዚህ ያን ያቀረብኩት ስህተት ነው ማለት ነው። በሚሰራው በ Firefox እና በ Google Chrome ብቻ ነው። ምናልባት ያሳሳተኝ Internet Explorer version eleven ላይ start voice call እስከሚለው ይደርስና ልክ እሱን ስትነኩት please use modern browser like Firefox or Chrome የሚል ምርጫ ነው የሚያመጣው እንጂ አይደውልም እና ምናልባት start voice call ድረስ አገኝ ጊዜ ድረስ መስራቱ አይቀርም በሚል ሳይሞክር የተገኘ ስህተት ሰርቼ ነው። ስለዚህ የሌሎች አድማጮችም በፌስቡክ መደውያው ለ Firefox እና ለ Google Chrome የሚሰራ መሆኑን እንድታውቁሉ ለማሳወቅ ነው። እንግዲህ እንደተለመደው በፕሮግራማችን ላይ አስተያየት ለመስጠት WhatsApp ለምትጠቀሙ 0914545799 ነው። በፌስቡክ ተጠቃሚዎች ለሆናችሁ Facebook dot com slash ክዝሽ እዛ ላይ በመሄድ ያለፉ ፕሮግራሞችንም download ማድረግ ትችላላችሁ። አስተያየትን መስጠት ትችላላችሁ። በኢሜይል ተጠቃሚዎች ክዝሽ at Google Groups dot com ነው። አዲስ ኢሜል ተጠቃሚ ለምትሆኑ ደግሞ ክዝሽ plus subscribe at Google Groups dot com ነው። የሳምንት ሰው ይበለን። የዛሬ ፕሮግራም በዚህ ተጠናቋል። ቸር ይግጠመን ባዴ